የደም ፍሰት ራሱ process ኡ በእነዚህ በሁለቱ ላይ የሚካሄድ ስለሆነ እና ሁለት እና ኢሓል ከቢድ ማለት ምንድን ነው? ምንድን ነው كبد ማለት? ጉበት ወጢሓሉ አሳ እነዚህ ሁለቱ ተፈቅደውልናል ይላል። ለድመት ነው ብዛት የሚሰጧቸው መሰለኝ እንስሶች ሲታረዱ ለድመት ነው መብላት ይቻላል፣ ችግር የለም ይፈጠራል። ደም ሆኖ ደም አይቻልም። ደምን አጠራቅሞ ጠብሶም ይሁን ቀቅሎ በማንኛውም መልኩ መጠቀም አይቻልም፣ አይፈቀድም፣ ሐራም ነው። ደመን ነጃሳ ነው። ነጃሳ መብላት ደግሞ حرام ነው። ነጃሳ መብላት ሐራም ነው። ደምን አጠራቅመው የሚጠጡ ወይም ደግሞ ጠብሶ የሚመገቡ ሰዎች አሉ። አዳ ሐራም አዳ ሐራም። ከደም ውስጥ የሚፈቀዱት ሁለቱ ናቸው። ምንና ምን? ከቤድና ጢሃል፣ ጉበትና ጣፊያ። ለምን እዚህ ቦታ ላይ ተነገሩ? እነዚህ ነገራቶች ሐላል ከሆኑ ውሃ ውስጥ ሊገቡ አይነጅስም ለማለት ነው። ሐዲስን እዚህ ቦታ ላይ ያመጡት እንጂ ውሃ ጋር ግንኙነት የለውም። በአጉልሜያ ነው እየቀራ ነው ያለነው አይደል? ከውሃ ጋር ግንኙነት ያላቸው ለዚህ የራስን የራስን ደም መምጠጥ ላ ፋኢዳ ተሱ ወላኪን ለይሰ ቢነጅስ ነጃሳ አይደለም ግን ጥቅም የለውም እኮ አይነጅስም ችግር የለም ከደም ውስጥ ደግሞ ነጃሳ ደሞች ሁለት ደም ብቻ ናቸው ደመነፍስና መስፉፍና ደመል የሐይድ ደምና ታርዶ ትኩስ የሚፈጥሰው እንትን አለ አይደል? እሱ ቢረጭብህ ይነጅታል በጋደህ እንትኑ ከተረጨብህ ደሙ ያ ደም ነጃሳ ነው። ደም መስሙህ ነጃሳ ነው። አዳ ቢነፍስ ያለ ነው በጥቅም ደመል ሐይድም እጠቡ ብለዋል ነብዩ አለይሂ ሰላቱ ወሰለም በከፍተኛ ሁኔታ አሁን ራሱን ቀረዋለ። እሱም ነጃሳ ነው። ከዛ ውጭ ያሉ ደሞች ነጃሳ አይደለም። ወላኪን እንደል ፉቃሃ ነስር ራሱ ነጃሳ ነው ነው የሚሉት የሆነ ነገር ቢቆርጥ ነጃሳ ነው ነው የሚሉት ከፊል ዑለማዎች ደግሞ መዳፍ ሙሉ የሆነ ደም ይነጅሳል ከዛ ውጭ ያለው አይነጅስም አሉ አንዳንድ ቦታ ላይ የሚያልፈው ግን ከሁለቱ ደሞች ውጭ ያለ ነጃሳ አይደለም ለመመገብ በኩል ሁለት ደሞች የሚበቁት ከዲድ ጉበትና ጢሃል ናቸው ለመመገብ ለመነጀስ በኩል ደግሞ ሁለቱ ደሞች ናቸው ነጃሳው አጠዋበ ግልጽ ነው አይደል أخرجه أحمد وابن ماجه وهو ضعف وفيه ضعف السند لا ضعف አለ ولكن الحديث صحيح ሰነዱ ضعيف ነው ማለት ሐዲሱ ተቀባይነት የለውም ማለት አይደለም። ሐዲሱ በሌላ የተረጋገጠ ከሆነ በሌላ ሰነድ እዚህ ሰነድ ላይ ضعف ስላለበት በሌላ ሰነድ ከተረጋገጠ ተቀባይነት አለው ችግር የለም። ሐዲሱ ضعيف አይደለም ሙሉ በሙሉ ማለት ነው። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام እንዲህ አሉ اذا وقع الذباب ዝንብ ሲወድቅ ሲገባ አሉ في شراب في شراب احدكم አንዳችሁ መጠጡ ሻይም ይሁን ወተትም ይሁን ውሃም ይሁን ኢዛ ወቀዐ ዙባቡ ዝንብ ካረፈ ፊ ሸራቢ አሐዲኩም በአንዳችሁ መጠጥ ውስጥ ከገባ ፈሊግሚስሁ እዛው ይጨምረው። ገምስ ማለት ይፈቀው ማለት ነው። ወደዛው ይጨምረው ያስገባው። ثم ከዛ ሊየንዚዕሁ ያውጣው ያስወግደው ያውጣል። ፈኢነ ምክንያቱም ፈኢነ ፊ አሐዲ ጀናሐይሂ ከሁለት ክንፉ በአንዱ ክንፍ ላይ ዳኡን በሽታ ይዟል። ወፊል አኺሪ ሽፋኡን አው ደዋኡን በዚህኛው ባክቴሪያ አለ፣ በዚህኛው ደግሞ አንቲ ባክቴሪያ አለ። ስለዚህ የትኛውን የምናስገባው እንትን ዝንቡ ቆሻሻ ያለበትን ክንፉን ነው መጠጥ ውስጥ የሚያስገባው። የሚገርመው ፍትብል ሐዲስ ይሄ ተረጋግጧል። ፍትብል ሐዲስ ዘመናዊ ደርሰውበታል። አሁን በህክምናው ዘርፍ የህክምናው ባለሙያዎች ማለት ነው። እንትን ላይ ዝንብ ላይ ሁለት ነገራቶች አሉ። ባክቴሪያውም አለ፣ አንቲ ባክቴሪያውም አለ። ሁለቱም መጠጥ መጀመሪያ ባክቴሪያውን ያስገባል አይደል? ብናወጣው እንትኑ ተበክሏል ማለት ነው መጠጥ። ግን ሁለቱም ክንፉ ከገባ ባክቴሪያና አንቲባክቴሪያ ባክቴሪያ ተገናኝተው አሁንም ንጽህናው አልተወገደም፣ በሽታ የለም ማለት ነው መጠጡ ላይ። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም እዛው ጨምሩት ያሉት። ከዛም በኋላ ብትጠጣ ትጠጣለህ፣ ባትጠጣም ተቃውሞ መልፋቱን ራሱ ኢስራፍ ነው የሚሉ አሉ መጠቀም ነው ጥሩ ችግር የለም እኛ ባንጠጣው እንኳን ሌላ የሚጠጣው ስለሚመጣ እንደዚህ አይነት ፈቅ መስጠት የለብንም ኢዳ ወቀዐ ዙባት ዝንብ ካረፈ ፊሸራቢ አሐዲኩም በአንዳችሁ መጠጥ ውስጥ ፈሊግሚሱ እዛው ይጨምረው ثم لينزعه ከዛ ያውጣው فإن في أحد جناحيه ከሁለት ክፉ በአንደኛው ላይ ዳ በሽታ አለ ወፊል አኸሪ በሌላው ላይ ደግሞ ሽፋ መድኃኒት አለ ሁለቱ ተቃራኒ አንድ ላይ ነው ያሉት ማለት ነው። አخرجه البخاري ሼኹ البخاري ዘግበውታል ይሄን ሐዲስ ወአቡ ዳውድ አቡ ዳውድም ዘግበውታል ወዛደ ጨምሯል ወኢነሁ የሚል ጨምሯል አቡ ዳውድ ይቺ ተጨማሪ ኢንፎርሜሽን ናት። እስከዚህ ወፊል አኸሪ ሽፋኡን እስከሚለው ድረስ ቡኻሪ ጋር በተመሳሳይ መልኩ አቡ ዳውድም ከዘገቡ በኋላ ግን አቡ ዳውድ ተጨማሪ ኢንፎርሜሽን ሰጥተውናል። ማሻአላህ ምን የሚል ሰጡን? ወኢነሁ ይሄ ዝንብ አሉ አቡ ዳውድ ላይ በተዘገበ ሐዲስ ነው። ይሄ ዝም يتقي ይጠነቀቃል بجناحه በክንፉ الذي ያችን ክንፉን فيه داء በሽታ ያለበትን ተጠንቅቆ እሷን የሚጨምራት ውሃው ተጠንቅቆ እሷን የሚጨምራት እሷን የሚያስገባት ውሃው። ስለዚህ እናንተ ጨምሩ ስለዛ እዛም በኋላ ታች ትጥላላችሁ። إن أردت فاشرب وإن لم ترد فاترك እሺ ይሄ ሐዲስ ለምን አስፈለገ እዚህ ቦታ ላይ ለምን ተነገረ እዚህ ቦታ ላይ ሐዲሱ ለምንድን ነው ደሊል የሚሆነ ዝንብ ውሃ ዝንብ ገብቶ ቢሞት ውሃን አይነጅስም ነብዩ አትገቡ ሲሉ ዝንብ ደግሞ ስታስገባ መሞቱ ላይ አይቀርም ውሃ ውስጥ እየጨመርከው ነው ትኩስም ሊሆን ይችላል ይሞታል መሞቱ አይቀርም ዝንብን የመሳሰሉ ነገሮች እነዚህ ዝንቡሩን ይመስል ዝንቡር ማለት ተርብን ይመስል ወልአንከቡት ሸረሪትን ይመስል ወነህል ወነህል ንብን ይመስል ሻይ ሲጠጣ እንትና ዋና ገብራ ሌላ አይነጀስም። ፈሳሽ ደም የሌላቸው ሁሉ በዝንብ ቅያስ ይገባሉ ዑለማዎች ያስገቡት። ዝንብ የማይነጅስ ከሆነ ዝንብን የመሰለ ፈሳሽ ደም የሌለው ሁሉ አይነጅስም የሚለው ሁክም ውስጥ እንሄዳለን ማለት ነው። አገልግሎት ገባችሁ? ሰዋንም እንደዚሁ አይነጅስም። ሰዋንም አይነጅስም። ማለት ደሙ ፈሳሽ ደም አይደለም ፈሳሽ አይደለም አይፈስም ማለት ብዛት የለውም ለማለት ነው አይነት ብዛት የወፎቹ እ አዎ አይነጀስም። አሁን ሁክማችን ምንድነው? አስገባው እና አውጣው። ከፈለክ ተጠጣለ ካልፈለክ ችግር የለም፣ ምንም ጣጣ የለም። ግን አንተ የምትጠጣ ከሆነ እንደገባች አንተ ሁለተኛውን ክንፉን ሳትጨምር እንዳትጠጣ። የምትጠጣው ከሆነ ጨምርና አውጣና ጠጣ። በሽታ ላይ እንዳትወድቅ። ገብቶ ቢሞትብህ አይነጀስም ለማለት ነው። ግልጽ ነው። ተግባብተናል። እሺ وعن أبي واقد الليثي أبا واقد الليثي የሚባለው اسمه الحارث بن عوف ይባላል ስሙ ሰሃቢይ ወደ እንትን በኒ አምር أسلم قديما ድሮ ነው እስላምን የተቀበለው عداده في أهل المدينة አህል ልመዲና ውስጥ የሚቆጠር ታላቅ ሰሃቢይ ነው ቂለ ኢነሁ ሸሂደ በድረን በድር ላይ ተሳትፏል ተብሏል አባ ዋቂድ ለይሲ የሚባለው ጃወረ ቢመካ መካ ነው አብዛኛውን እድሜ ያሳለፈው 65 ዓመት ወይንም 60 በስልሳ ስምንተኛው ዓመተ ሂጅራ ነው የሞተው። በሀምሳ ሰባት ዓመቱ ነው የሞተው። እሺ አባዋቂ ደለይት ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል ይለናል። ምን አሉ ነቢዩ? ማ ቁጢዐ የተቆረጠ ሚነል በሂማ ከእንሰሳ ከእንሰሳ ላይ በህይወት እያለች የተቆረጠ እግሯም ይሁን ጅራቷም ይሁን ከሰውነቷ ላይ የሆነ ነገር ከተቆረጠ ማቁጢዓ የተቆረጠ ነገር ሚነል በሂማ ከእንሰሳ ወሄ እሷ እንሰሳዋ ሀያ በህይወት እያለች እያለ የተቆረጠው አካሏ ፈሆመይቱን በክት ነው። በክት ነው ነጃሳ ነው አይበላም። በክት ነው ማለት ነው። ይሄ ከምን ጋር ነው ያያዙት? ሳይታረድ ቢሞት ኖሮ ሐላል ከሆነ አካሉ ቢቆረጥም ሐላል ነው። ሳይታረድ ቢበክት ነጃሳ የሆነ ነገር ደግሞ በህይወት እያለ ቢቆረጥ ነጃሳ ነው። ይህንን ነው ቃዒዳ ያስቀመጡት። ደግሞ የአሳ ሰውነት ወይንም የአሳ ነባሪ ሰውነት ተቆርጦ ብታገኘውና እሱ በህይወት ቢንቀሳቀስ ያ የቆረጥከውን ነገር መብላት ይቻላል አይቻልም? አንድ ቃይዳ አልነገርኳችሁም? አንድ እንስሳ በሉ ሲበቅት ሐላል ከሆነ በህይወት እያለ ቆርጠን መጠቀም ራሱ እንችላለን። በማሰቃየት እንከለከላለን እንጂ ነጃ ሳይሆን የአሳ ነባሪን ግማሽ ሰውነት ብትጠገም ግማሽ ሰውነት እየተንቀሳቀሰ ይቻላል አይቻልም? ይቻላል ቢበክት ኖሮ ስለሚቻል። የቤት እንስሳ ደግሞ የበሬ ወይም የበግ እግር በጓ ብትሞት ሳትታረድ ብትሞት በክትና ናት፣ ነጃሳ ናት አይደል? በህይወት እያለች የተቆረጠው ነጃሳ ነው ማለት ነው። የበግ እግር ላቱን በህይወት እያለ የሚቆርጠው አይደል? አይቻልም፣ ይበሳል፣ ነጃሳ ነው የሚሆነው። ላቱን መጠቀም ማለት ነው። ቆርጦ ይበግላችሁ። ግልጽ ነው። ጅራቱን ማለት ከሞተ እንዴት ከሞተ ታርዶ ሳይታረድ ከሞተ ተበላሸ። በቃ እንስሳው በህይወት እያለ የተቆረጠ ሰውነቱ በክስ የምን አይነት እንስሳ መጠየቅ አለባችሁ። ቢበክት ኖሮ ሐላል የሚሆን ከሆነ አሳን ይመስል አሳነባሪን ይመስል ውሃ ውስጥ ያሉ እነሱ ሰውነታቸውን ቆርጦ መጠቀም እንችላለን። አይበክትም። ለምን ቢበክቱ መጀመሪያ ሐላል ስለሆነ። ይህንኛው ግን ሳይታረድ የተቆረጠ የቤት እንስሳ እግሩን ቢቆረጥ ወይ ጅራቱ ቢቆረጥ ወይ ላቱ ቢቆረጥ አይበቃም፣ አይቻልም። ለምን ቢበክት ኖሮ ሐራም ስለሆነ አሁን ሳይታረድ ያገኘነው ሰውነቱ ይበቃል ማለት ነው። ጸጉራቸውን መቁረጥ ይቻላል። የፈረስ ጭራን መሳሰ የበግ ጭራን እንትን የመሳሰለ ጸጉር ብናስወግደው ችግር የለም። እንደ ስጋው እንደ ሰውነቱ ተቆርጦ እንደወደቀው እንትን ሐራም ይሆናል ወይም ነጃሳ ይሆናል የሚል ሁክም አናስተላልፍም። ጸጉሩ ለብቻ ነው ማለት ነው። ይሄ ተግባብተናል። ግልጽ ነው አይደል? አንበጣ እ አንበጣው እንዴት አንበጣው ኢለተል ሐላል ሐላል የተደረገበትን ምክንያት ነው የምንነግርህ። አሳ ሳይታረድ የበቃበትን ምክንያት ላናዕሪ አናውቅም። ዒላው አንበጣ የተፈቀደበትን ሳይታረደ የተፈቀደበትን ምክንያት አናውቅም። ግን አንድ የሚወራ ጥቅስ አለ። ያ ኢብራሂም ጋር መላእክቶች እንግዶቹ መጥተው ነበር አይደል? አረደና ቀረበላቸው። ከነገ በኋላቸው ዝም ብለው ተቀበሉ። ይዘው ሲወጡ ስለማይበሉ መላእክቶች ስለሆኑ ሲረጩት የብስ ላይ ያረፈው አንበጣ ሆነ፣ ውሃ ውስጥ ያረፈው አሳ ሆነ። ይሄ የጥጃው ውጤት ስለሆነ ጥጃው ደግሞ already ድሮ ታርዷል። ስለዚህ አሁን ሐላል ናቸው፣ ዶክተር እናገኛቸው እንጠቀማለን እንምል ገባችሁ? ነው። ግን ታሪክ እኮ ትክክል ነው። ይሄ አሳ ሆኗል፣ جراد ሆኗል። ስለዚህ ማቁጥ ያሚነል በሂማ ሐላል የተደረገበት ምክንያት ኢላውን الله أعلم ሐላል የሆነበት ምክንያት ለምን እንደሌሎቹ ሳይታረድ እሱ ሐላል ሆነ? علة ምክንያት ነገር ፊቅህ ውስጥ ማንኛውም ነገር ውስጥ ሂክማ ውስጥ ስንነጋገር ይሄ እኮ ይሄ እንደዚህ የሆነው እንደዚህ ስለሆነ ነው ብለን reason ስናቀርብ شرعي ካልሆነ reason ኣችን አመለካከት የራሳችን idea ብቻ ሆኖ ነው የሚቀረው። ተቀባይነት አይኖረውም። ሊሆን ይችላል ዑለማዎች ራሳቸውን ግምት ይሰጣሉ። በዚህ ቂሷ ጋር አሁን አያያዙ ይሁን እኛ ሐላል ነው አይቀይረውም ይዘቱ ምን ችግር የለም። ማቁጢአ ሚነል በሂማ ከእንስሳ የተቆረጠ ሰውነት ወሄ እንስሳዋ ሀያ በህይወት እያለች ከሆመይቱን ያ የተቆረጠ አካሏ በክህል ለምን እዚህ ቦታ ላይ ይሄንን መዘገብ አስፈለገ? ምንድን ነው ጥቅሙ? ባበል ሚያ ውስጥ የተወራበት ሙፈረም ለምንድን ነው ይሳ ከማል ለምንድን ነው ይሄ የተቆረጠ ሰውነት ውሃ ውስጥ ቢገባ ውሃው ምን ይሆናል? ይነደሳል ለማለት ነው። ግን አሁንም እዛ class ውስጥ ትገባ ትሄዳላችሁ። قلتين دون القلتين የግድ color ኡ መቀየር አለበት። ያችን حكم እንዳትለቁ። ይህንኛውን ይዛችሁ ያን ስትለቁ እየተንታታባችሁ ይመጣል። direct ተገባ ይነደስ። ግን قلتين መሆን አለበት የሚሉ ሰዎች دون القلتين ሆነ ውስጥ በክት ነገር ከገባ ይነደሳል ማለት ነው። ባይቀየርም እንደዛ በሚሉት ሰዎች ولكن ላይ እንልማ لا ينجسه شيء باب الآنية ስለ እቃዎች እንነጋገር። ስለ እቃዎች باب الآنية ስለ እቃዎች ስለ እቃዎች የምንጠቀምባቸው እቃዎች እቃ كتاب የሚለው chapter ነው። باب የሚለው ደግሞ ክፍል ነው አይደል? ከ chapter ውስጥ ማለት ነው። آنية ጧሃራ ውስጥ ለምን ተዘገበ? ለምን አስፈለገ ከተባለ እቃ ጧሃራ ለማድረግ እንጠቀም ለውዱእ ልንጠቀምበት እንችላለን ለጧሃራ። ስለዚህ እዛ ጋር የተያዘ ነገር ስለሆነ ነው። عن حذيفة بن اليمان ከሁዘይፈቱ እብኑ ልየማን ሁዘይፈቱ እብኑ ልየማን ማን ናቸው? ሁዘይፈቱ እብኑ ልየማን የሚባሉት يكنى أبا عبد الله ይባላሉ። ሰሐቢ እብኑ ሰሐቢ እሳቸውም ሰሐቢይ ናቸው። አባታቸውም ሰሐቢይ ነው። ሁዘይፈቱ እብኑ ልየማን አንድ መለያቸው ምን ነበር? ሳሒቡ ሲሪ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉ ሚስጥረኛ በመባል ይታወቃሉ። ነብዩ የሙናፊቆችን ስም ነግረዋቸዋል። ለነ ዑመር ያልተነገረ ለነ አቡበክር ያልተነገረ ለነ ዑስማን ለነ አልይ ያልተነገረ ሚስጥር ለሁዘይፈቱ ብኑል የማን ተነግሯል። ቢከውኒህ ሳሒቡ ሲር ረሱልላህ ሰለላሁ ዐለይሂ ወሰለም ማተ ቢል መዳኢን መዳኢን የሚባል ከተማ ውስጥ ነው የሞተው። መዳኢን የምትባል ከተማ ውስጥ ነው የሞተው። ሶሪያ ውስጥ የምትገኝ ናት። 35 ዓመተ ሂጅራ ወይም 36 ዓመተ ሂጅራ በዕደ መቅተል ዑስማን ዑስማን ከተገደሉ በኋላ አርባ ሌሊት ብቻ ነው የቆየው። ሁዘይፈቱ እብኑ ሌማን ዑስማን በተገደሉ በአርባኛው ሌሊት ነው የሞቱ። ፈዘይፈቱ ብኑ ሌማን ረዲየላሁ ተዓላ አንሁማ ቃል እንዲህ ይላሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ እንዲህ ብለዋል አሉ ሁዘይፈቱ ብኑ ሌማን ምን አሉ ነቢዩ ዐለይሂ ሰላቱ ወሰላም ላተሽረቡ እንዳትጠጡ في آنية الذهب በወርቅ እቃዎች آنية آنية أواني plural ኡ أواني ከሆነ እቃዎች ማለት ነው። آنية singular ናት። لا تشربوا እንዳትጠጡ ቢአን የፊዛሃብ በወርቅ ዕቃ እንዳትጠጡ፣ ወልፊዳ በብርም ዕቃ እንዳትጠጡ፣ ولا تأكلوا እንዳትመገቡ፣ ፊሲሐሲሃ በሳፋዎችና ከነሱ በተሰራው ትሪ እንዳትጠቀሙ፣ ሰሃኑንም ይሁን እንዳትጠቀሙ ለመመገቢያ ከኢነሃ ብርና ወርቅ ማለት ነው። ለሁም ለነሱ ናት። ፊዱንያ ዱንያ ላይ ለነሱ ናት። በዶሚር ነው ያመጣው፣ ግን እናውቃቸዋለን። እነሱ ነው የተባለው ተውላጠ ስምን ያመጣው ማን ላይ እንደምንመልሰው ተውላጠ ስሙን አናውቅም። ወላኪን ሆ መዕሩፍ የታወቁ ናቸው። መንሁም ሃኡላ እነማን ናቸው? ሊልኩፋር ሊልሙሽሪኪን ሊልየሁድ ወነሳራ ፈኢነሃ ብርና ወርቅ ለሁም ለነሱ ናት ዱንያ ዱንያ ላይ ለነሱ ናት። ፍቃድ ነው ይበቃላቸዋል። ለነሱ ሐላል ነው ማለት ነው አይደለም። እነሱ ናቸው የሚጨማለቁበት ለማለት ነው እንጂ ፍቃድ እየተሰጠ አይደለም። እዚህ ዱንያ ላይ ለነሱ ናት። ወለኩም ፊል አኺራ አኺራ ምድር ላይ ደግሞ ለእናንተ ናት። እዛ ትጠቀማላችሁ። ስለዚህ እዚህ እንዳትጠቀሙበት አሉ ነብዩ አለይሂ ሰላቱ ወሰላም። ማዕና አልሐዲስ ይሄ አልፋኢደ ምን አልሐዲስ ከሐዲስ የምናገኘው ጥቅም ምንድነው? ብርና ወርቅ ብርና ወርቅን ለእቃ መጠቀሚያነት ማድረግ አይፈቀድም ማለት ነው። ለመመገቢያም ለመጠጫም ዋንጫ አድርጎ መጠጫ ወይንም ደግሞ ትሪ ሳህን አድርጎ ለመመገቢያ አይፈቀድም። በምንም አይነት መልኩ በምንም አይነት መልኩ አይፈቀድም። ሰዓትን ማድረግ አይፈቀድም። ቅብም አድርጎ መጠቀም አይፈቀድም። ራሱ እቃው ከወርቅ ባይሰራም እንኳ ከብር ባይሰራም እንኳ የብር ቅብ ማድረግም አይፈቀድም። ሰዓትም ማድረግ አይፈቀድም። የእሱን ሀብልን መጠቀም አይፈቀድም። ለወንድ ልጆች ማለት ነው። ለሴት ልጆች ብርም ሆነ ወርቅ ጌጥ መጠቀም ይችላሉ። ለወንድ ልጅ ከብር ቀለበት ይችላል፣ ከወርቅ ግን አይችልም። ከብር ቀለበት ይችላል፣ ከብር ቀለበት ይችላል። የወርቅ ቀለበት ግን አይፈቀድለትም ለወንድ ልጅ። ለሴት ልጅ ደግሞ ብርም ሆነ ወርቅ ኸልኻልን ይመስል የግር አልቦ አምባርን ይመስል መጠቀም ትችላለች። ቁርጥ እንትን የጆሮ ጌጥን ይመስል ሀብልን ይመስል የፈለገችውን ጌጥ ጌጥ ብቻ ይሁን መጠቀም ትችላለች። ቢላ ኢስራፊል ያለማባከን ትችላለች። መጠኑ አልተነገረም። ያለማባከን መጠቀም ትችላለች ሴት ከዛ ውጭ ያለ ለወንድ ልጅ የብር ቀለበት ይፈቀዳል። የወርቅ ግን አይቻልም። ሀብል ከብር መጠቀም አይችልም። የወርቅ የብር ሰዓት ማድረግ አይፈቀድም። ኻተም ብቻ ነው። ይሄ ግልጽ ነው ተግባብተን እሺ ከወርቅና ከብር የሚፈቀደው የጦር መሳሪያን ማጌጥና የወርቅ የጦር መሳሪያ ላይ መጠቀም ግን እንችላለን። ይሄ ተጌቷል። ለጂሃድ የሚያዘጋጁታለ መሳሪያውን ወርቅ ብታደርግበት ችግር የለም እንዳይጎዳና እንትን ጂሃዱን አስቀድመው ነው ማለት ነው። እሺ የተከለከለበት ምክንያት አቤት አይፈቀድም። ተናገር። የወርቅም አይፈቀድም፣ የብርም አይፈቀድም፣ ሰንሰለትም አይፈቀድም። ምን እንደሆነ ታውቃላችሁ? ብርና ወርቅ ራሳቸው ሐራም ስለሆኑ ነው። ሰንሰለት ደግሞ ተሸቡ ስለሆነ ነው። ይሄንኛው በራሱ ትከለከላለህ። ሁለት ነገር ነው የምትከለከለው። የብር ሀብል የሚያደርግ አንድ ልጅ ሁለት ነገር ነው የምትከለከለው አንደኛ ብር መጠቀም ሐራም ነው። አንድ ሁለተኛ ተሸቡህ ነው። ሰንሰለቱን በቃ የብር አልጠቀም ወርቅ አልጠቀም ማለት እሺ ሰንሰለት ሰንሰለቱን ሲጠቀም ተሸቦ በተሸቦ حرام ይሆናል ሰንሰለት حرام አልነበረም በራሱ በራሱ ክልክል አልነበረም ግን ተሸቦ ነው ብለህ ኩፋር አይፈቀድለትም ግልጽ ነው እሺ حرام የሆኑበት ምክንያት እነዚህ ወርቅና ብር ለምን حرام ሆኑ ለምን ተከለከሉ ከተባለ ዑለማዎች የራሳቸውን ግምት ሰጥተዋል ግን ነብዩ አለይሂ ሰላቱ ወሰለም ፈኢነሃ ለሁም ፊ ዱንያ ዱንያ ላይ የነሱ ናት፣ አኺራ ላይ የእናንተ ናት ነው ያሉት። ዒለቱ ምክንያቱም ይሄን ነገሩ ወላኪን ዑለማዎች የተናገሩት አለ። አንደኛ ብርና ወርቅን መጠቀም ምን ስለሆነ ነው? አንደኛ ማባከን ነው። አንድ ሁለተኛ ኩራት ያመጣል። ለዚህ ነው የተከለከለው። ሶስተኛ በፉቀራዎች ሙራል ላይ መሰዳ ፉቀራዎች ምንም ይቀምሱት የሌላቸው እኛ ብርና ወርቅን ማግኘት ይከብዳል። ለዚህ ነው አሉ። ስሙን ይመስላል አይደል? አልተጠቀሰም። ኢለት የተከለከለበት ምክንያት እንደዚህ ስለሆነ ነው አልተባለም። ለዚህ ነው ግምት፣ የተለያየ ግምት የሰጡት ዑለማዎች፣ አንደኛ ማባሰል ስለሆነ ነው፣ ሁለተኛ ኩራት ስለሚያመጡ ነው፣ ሶስተኛ የፉቀራዎችን መብት የድሆችን መብት መጋፋት ነው፣ አራተኛ የመላሻ የነገራት ዋጋ ስለሆኑ ነው። ዋጋ ነገር ደግሞ በጌጥ የምንጠቀመው ከሆነ ሲጋራው ላይ ተጽዕኖ ይኖራል ማለት ነው። የንግዱ system ይበላሻል። ለዛ ነው አሁንም አንድ የሚጠቀሙት ነገር አለ። አንድ ክልክል ነገር ልንገራችሁ። ለምሳሌ ሰንቲም የኢትዮጵያ መንግስት የሚያመርተው ሰንቲም ብር ከሆነ ጌጥ ማድረግ ክልክል ነው፣ ሐራም ነው የሚሆንበት። በኡማው ላይ ጫና መስቀል ነው። የንግዱን እንትን የብርን እንትን ፍሰት የሆነ ተጽዕኖ ውስጥ መክተት ነው፣ ሐራም ነው የሚሆነው፣ አይፈቀድም። ከንቲቦችን እየቀጠቀጡ የሆነ ነገር አድርጎ መጠቀም ሐራም ነው የሚሆነው፣ ክልክል ነው በጣም ላ ተሽረቡ ፊ አኒት ዛሀቢ ወልፍዳ ወላ ተኩሉ ሱፊሐ ፊሃ فإنها لهم في الدنيا ولنا في الآخرة። ግልጽ ነው ገብቷችኋል? وعن أم سلمة ከኡሙ ሰለማ ቀጣዩ ሐዲስ ደግሞ ስንመለከቱ عن أم سلمة ኡሙ ሰለማ ማናት? ሂንድ ቢንቱ አቢ ኡመያ ትባላለች። ሂንድ ቢንቱ አቢ ኡመያ ማን? ሜዳሊያ ትክክለኛ ነው። የወርቅ ጫማም የወርቅ ሜዳሊያም ላይ አይ አይ ተፈቅዶ እኮ አይደለም ዝም ብለው ነው የሚያደርጉት። ሀታ የሆቴል ተጠይቀዋል ዑለማዎች። ሆቴል ላይ በጣም የዱባይ እንትን ያሉ ሆቴሎች አሉ። ዘመናዊ የሆኑ ሆቴሎች ውስጥ ወርቅ ቁም ነገር አለ። ለማሳየት ራሱ የሆነ የሚያስቀምጡት ነገር እሱ ራሱ ሐራም ነው ያሉት። ክልክል ነው፣ አይፈቀድም። ለጌጥ ራሱ ማድረግ ቤቱም ላይ ሳህኑም ላይ እምኑም ላይ ለመስቀል ለምን አይፈቀድም? ወርቅ በጣም ጥንቃቄ ነው ያደረጉት። ተጠንቀቁ ነው ያሉት። በቃ አልፈቀዱም። ሰው አምጾ ብዙ ነገር ያደርጋል። ምን በወርቅ መነገድ አዳ ጃኢዝ ይቻላል ማለት እነዚህ የወርቅ ቀለበት የወንድ ብለህ መሸጥ ክልክል ነው፣ ሐራም ነው። ሐራምነቱን እያወቅህ መነገድ አይቻልም። የምትሸጠው ነገር ሐል ወርቅ መሸጥ ሐላል ጌጥ መሸጥ ሐላል ችግር የለም። ለሴቶች የሚሸጥ የወንድ ጌጥ ብለህ ግን እንዳታስቀምጥ አይፈቀድም። ለምሳሌ ወርቅ ቤት ካላችሁ እናንተ ወርቅ ቤት ካላችሁ የወንድ የወንድ ጌጥ የወንድ ሀብል ወርቅ መሸጥ አይቻልም፣ ሐራም ነው። የወንድ ከሆነ የወንድ ተብሎ ካለ ለወንድ ተዘጋጀ የወንድ ከሆነ ሴት የማትጠቀመው ከሆነ ዝም ብለህ የምትሸጥ ከሆነ ሴት የምትገዛው ብለህ ትሸጣለህ፣ ችግር የለም። የወንድ ተብሎ የተሰራ ከሆነ ሐራም ነው፣ ክልክል ነው፣ አይቻልም። በሐራም ላይ ማገዝ ስለሆነ እነሱ ማለት ነው። ወንድ መጥቶ የሴት ገዛ ምን እሱ ምን አገባ ለሚስቱ ሊሰጣት ይሆናል አለ <laughs> እቤት ምን ፈጥንያ ማድረግ ችግር የለም። መጠቀሙ ነው ክልክል የሚሆነው። ችግር የለም። وعن ام سلمة رضي الله تعالى عنها ام سلمة የምትባለው ሂንድ ቢንቱ አቢ ኡመያ ናት ካነት ተታ አባ ሰለማ የአቡ ሰለማ ሚስት ናት ኡሙ ሰለማ የምትባለው ወሀጀረት ማሁ ኢለል ሐበሻ ከአባ ሰለማ ከባሏ ጋር ወደ ሐበሻ መጥታ ነበር ثم عدا الى المدينه ከዛ ወደ መዲና ተመለሱና ወለማ ተወፊ አቡ ሰለማ አቡ ሰለማ ከሞተባት በኋላ ቢሰበብ ጁርሒን አሳበሁ ፊ ኡሁድ ኡሁድ ዘመቻ ላይ ተሳትፎ ሰውነት ቆስሎ ተመትቶ ነበር ቁስሉ በጣም ፈነዳና ሞተ። ተዘወጀ ረሱላህ ሰለላሁ ዐለይሂ ወሰለም ከዛም በኋላ ነብዩ አገቧት። ኡሙ ሰለባ ሂንድ ቢንቱ አቢ ኡመያ ትባላለች። في شوال سنة በአራተኛ ዓመተ ሂጅራ አገቧት። በአራተኛ ዓመተ ሂጅራ ነብዩ አገቧት ኡሙ ሰለማ توفيت سنة 50 تسع وخمسين በሀምሳ ዘጠነኛ ዓመተ ሂጅራ ነው የሞተችው ወይም በስልሳ ሁለት የሚል አለ። ሰማንያ አራት ዓመት ሆኗት ነው የሞተችው። ወዱፊነት ብልበቂዕ በቂዕ አልገርቅ የሚባለው ሶሐቢዎች የተቀበሩበት ቦታ መዲና ውስጥ ነው ቀብሯ። ማን ኡሙ ሰለማ ረዲየላሁ ዐንሃ ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ አሉ ትላለች። አለዚ ያ የሽረቡ የሚጠጣ ሰው ፊኢናኢል ኪባ በብርቃ የሚጠጣ እነማ ዩጀርጅሩ እያንቆረቆረ ያለው ሲበጥንህ ወደ ሆዱ እያንቆረቆረ ያለው ናረ ጀሃነም የጀሃነም እሳት ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። በምን የሚጠጣ በብር የሚጠጣ በወርቅ የሚጠጣ ሚንባቢን አውላ በይበልጥ ይታወቃል። የሁለቱም ሐራምነት አንድ ላይ ባለፈው ሐዲስ ስለተነገረ ብር ብቻ አይደለም። አለዚ የሽረብ የሚጠጣ ፊኢናኤል ስባ በብር ዕቃ የሚጠጣ እነማ ዩጀርጅሩ እያንቆረቆረ ያለው ማለት ነው። ይሄ صوت ነው። ውሃ በጉሮሮ ስንጥ ሲወርድ ወደ ሆድ ሲወርድ የሚያሰማው ድምፅ አለ። جرجر ማለት እሱ ነው። ጀርጀረ ማለት መንቆርቆር ጩኸት ነው። እነማ ዩዘብሲሩ እያንቆረቆረ ያለው ሲበጥኒ ወደ ሆዱ نار جهنم የጀሃነም እሳት ነው አሉ ነብዩ عليه الصلاة والسلام። አንድ ምን ማለታቸው እሳት እየጠጣ ነው ማለት ነው። እሳት እየጠጣ ነው። አልታወቀውም እንጂ እሳት እየጠጣ ነው ይሄ ሰውዬ። አንድ ወይም ደግሞ የውመል ቂያማ እሳት እንደሱ ይጠጣታል። የእሳትን ውሃ ይጠጣል ማለት ነው። የእሳት ውሃ ይጠጣል የውመል ማለት ነው። ሐራምነቱን በጣም አሸድ መሆኑን ነብዩ አለይሂ ሰላቱ እየነገሩ ነው። ግልጽ ነው። ተግባብተናል አይደል? የሚገርመው ብርና ወርቅን መጠቀም እንደዛ አይቻልም አሉ። አልማዝን ግን መጠቀም ይቻላል። አልማዝን መጠቀም ይቻላል። አልማዝን ጌጥ ካገኘ በጌጥ ማሸብረቅ ይቻላል። አልማዝ ማለት እኮ ከወርቅ በላይ እኮ ነው። ለምን እንደዚህ ተፈቀደ? አይ ድሆች ምንም ትኩረት ውስጥ አያስገቡትም። ተስፋ ቆርጠዋል። <laughs> እዛ ብሎ ምን ይቆጣሉ? አለማዝ ምንም ተቃውሞ አይኖራቸውም። ብዛት ስለማያውቁትና ስለማያዩት ተስፋ ቆርጠዋል። እናገኛለን ብሎ እነሱ ሞራልም መንካት አይሆንም ምናምን ነገር ብለው ተናግረዋል። ወይም ደግሞ አንድ ይሄ ቢሆንም ጥቅስ ላይ የለም። ብርና ወርቅ direct ተከልክሏል። ጥቅስ نص አለ። የአልማዝ ግን نص የለም። ችግር የለም ማለት ነው። ጅምሩስ ወይንም አልማዝ ይሉታል። አልማዝ ማለት አልማዝ ማለት ነው። ራሱ አልማዝ ነው። አዲስ ተፈቃለ ነው። وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم ነብዩ ዐለይሂ ሰላቱ ወሰላም ይሉናል። አሁን ስለ ኢና ስለ እንትን ጨረስ፣ ብርና ወርቅ ጨረስ። ስለ ቆዳ ልንጀምር ነው። ቆዳና ሌጦ ፋብሪካ አን ኢብኑ አባስ ረዲየላሁ ተዓላ ዐንሁማ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ እንዲህ ይላሉ ኢዛ ዱቢገል ኢሃቡ ቆዳ ከታረበ ወይም ከተሳቀ ፈቀድ ጠሁረ በእርግጥ ቀዳ ብለዋል ነብዩ አለይሂ ሰላቱ ወሰላም። ኢዛ ዱቢኸ ከታረበ ማረብ አታውቁ ከተፋቀ ዱቢኸ ደብቅ መደረግ ማለት መፋቅ ማለት ነው። በኬሚካልም ይሁን በቅጠልም ይሁን በሆነ ነገርም ይሁን ከተፋቀ ቆዳ የበክትም የበከተ እንስሳ ቆዳ ማለት ነው። ይህንኛውማ ጋራ ነው መጀመሪያ የታርዶ በጓን ታርደ ቆዳዋ ጋራ ነው ሲሰግድበትም ይቻላል። ታታይ ግን የበከተ እንስሳ ኢዳዱ ቢቀል ኢሃብ ኢሃብ ማለት ቆዳ ማለት ማለት ነው። ከመታረቡ ከመሳቁ በፊት ያለ ቆዳ ኢሃብ ነው። ከተሳቀ በኋላ ደግሞ ጅልድ ይባላል። ኢዛዱ ቢቀል ኢሃቡ ቆዳ ከታረበ ከተፋቀ ፈቀውረ ወርግ ጸዳሉ ነብዩ አለይሂ ሰላቱ ወሰለም አخرجه ሙስሊም ሙስሊም ዘግበውታል። ወኢንደል አርባዓ አራቱ ሰዎች አራቱ አኢማዎች ዘንድ ደግሞ እንዲህ ብለው ነው የገለጹት። እዚህኛው ሙስሊም ላይ የተዘገበው ኢዛዱ ቢቀል ኢሃቡ ነው። ቆዳ ከታረበ ወይንም ቆዳ ከተፋቀ ይጸዳል ነው። የበክትም ቢሆን ማለት ነው። ያልበከተውማ ይሰበካል አራቱ ዘንድ ደግሞ አንድ ያስገቡት ነገር አለ። ተመልከቱ። በጣም ሰፊ ሁክም ሲያስገባ አዩማ ኢሃዱ ማንኛውም ቆዳ ነው የሚለው ማንኛውም ቆዳ የከርከር ይሁን የዝንጀሮም ያህያም ይሁን የበቅሎ የሁሉም የማንኛውንም የሚያስገብ ይህ አጠቃቀም አዩማ ኢሃዱ ማንኛውም ቆዳ ኢዛ ዱቢገ ከተፋቀ ከታረበ ፈቀድ ጠሁረ በእርግጥ ጸዳ ብለዋል። አራቱ አይማዎች በዘገቡ አራቱ አይማዎች በዘገቡ አዩማ ኢሃዲ ያለችው ኺላፍ አስላለ የውሻ ቆዳ ይጠራል አይጠራም? ይጠራል ብለው ተናግረዋል። እና ኢማሙ አቡ ሐኒፋ ነው ያሉት ይጠራል ያሉ አለ። የከርከሮ አይጠራም ግን اتفاق ነው እንዳለ አኢማ ሁሉ ተስማምቷል። የከርከሮ አይጠራም ቢታረብም ቢፋቅም አይጠራም። የከርከሮ ቢንቲፋቅ አንድ የውሻ عند الأكثر የተወሰኑ ዑለማዎች ይጠራል ብለዋል። አብዛኛው ግን አይጠራም ብለዋል። የምንን የምንን የውሻ ስጋው የማይበላ ያህያ እንደል ሙሐቂቂ አነስተኛ ቁጥር አላቸው ዑለማዊ ዘንድ ስጋው የማይበላ እንስሳ ቆዳው ታርቦ አይጠራም ብለዋል። እንደል ሙሐቂቂ የከርከሮ ቢልኢትፋቅ አይጠራም። የውሻ አብዛኛው ዑለማ ዘንድ ብልትፋቅ ማለት ያለምንም ኺላፍ ማለት ነው። የከርከሮ ብልትፋቅ አይጠራም። የውሻ አብዛኛው ዘንድ አይጠራም። ስጋው የማይበላ እንስሳ ደግሞ عند المحققين አነስተኛ ዑለማዊ ዘንድ አይጠራም። خلاف አለ ማለት ነው። خلاف ነው የነገርኳችሁ። ገብታችኋል? አልገባችሁም? ተረግጽ ነው እና ከብ አይከብም إذا دبغ الإهاب ና أيما إهاب ምንድነው ልዩነታቸው? አዩማ ኢሃድ ምን ያስገባል ነው ያልኳችሁ። አዩማ ኢሃድ ማንኛውም ቆዳ ማለት ነው። ይሄ ነው خلاف ነው ያለው ነው የነ ውሻን ራሱ ያስነሳል። ስለዚህ አያ ቆዳ ራሱ ይቀራል ብንል ምን ችግር የለም። ስጋው የማይበላ ማለት ስጋው የሚበላማ ይታወቀን ይቀራል በክት ቢሆን ዋን ዋን ቀለመተ እብኒ ልሙሐቢቅ ሰለመተ እብን ልሙሐቢቅ የሚባለውን ሰለመተ እብን ልሙሐቢቅ የሚባለው ሰሐቢይ ኩኔቱ አቡ ሲናን ይባላል። አባሲኖን ይባላል። ሰሐቢዩን ሰሐቢዩን ሰሐቢይ ነው። ሁዘልይ የሁዘይል ጎሳ ነው ወይንም በስርያ ነው ይላሉ። ረዋ አንሁ ሐሰኑል በስሪ ሐሰኑል በስሪ የሚል ታላቅ ታቢዒ ከዚህ ሰውዬ ላይ ድጋግ ዘግበውለታል። ሰለመቱ እብኑል ሙሐብቅ የሚባለው ሰሐቢይ ማለት ነው። ረዲየላሁ ተዓላ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ እንዲህ ብለዋል አለ ሲባሁ ሲባሁ ማረፍ መፋቅ ጁሉዱል መይተቲ የመይትን ቆዳ ማረብ ወይም መፋቅ ጥሁሩሃ ማጽዳቷ ልብስ ሲነጀስ በውሃ እንደሚታጠብ ሁሉ ቆዳ ደግሞ የሚጠራው በመታረግ ነው ማለት ነው። ሲባሁ ጁሉዱል መይተቲ የበክትን ቆዳ ማረብ ወይም መፋቅ በኬሚካልን በመጠቀም የሚሆን መፋቁ ጦሁር ውሃ ማጽዳቱ ነው ማለት ነው። ማጽዳት ማለት ማረብ ነው ቆዳ ተጓባናል። direct የታረበውን አምጥቶ መስኪር ይቻላል ማለት ነው። جاي خلاك بيوت وأم ميمونة وأم ميمونة رضي الله تعالى عنها قالت مر النبي صلى الله عليه وسلم ميمونة من تلالك رضي الله تعالى عنها قالت مر النبي صلى الله عليه وسلم يا الله ملاك سنع على سوالك بشاتل فاندت في جيلاتك يجرونها في قوتتها يقوتتها في جيلة نبي عليه الصلاة والسلام كيف يقضي فقال اندهال نبي عليه الصلاة والسلام مر النبي صلى الله عليه وسلم بشاتل يجرونها አንድ ፍየል ለመጣል ወደ ቆሻሻ ቦታ ለመጣል እየጎተቷት እያለ ነብዩ ባጠገባቸው አለፉ። ፈቃል እንዲህ ነብዩ ምን ትጥላላችሁ? ለው አኸዝቱም ኢሃበሃ ቆዳዋን ብትይዙትና ብትጠቀሙበት አይሻልም? ምን አሏቸው። ለው አኸዝቱም ኢሃበሃ ቆዳዋን ብትይዙ አይሻልም አሏቸው። ፈቃሉ እንዲህ ሰዎቹ እነሃ መይተቱን ረሱላላህ በክስ በክታለች አሉ። ፈቃል እንዲህ አሉ ነብዩ አለይሂ ወሰላም ይጦፊሩሃ አልማኡ ውሃ ያጸደዋል። ወልቀረቡ ቀረጥ ወይንም ደግሞ የቁርቁራ ቅጠል የገባ ቅጠል ያጠረዋል አሉ ነብዩ አለይሂ ሰላቱ ወሰላም። ውሃና ቀረብ ቀረብ ይሆናል። ቀረብ ማለት የቀረብ ቅጠል ይላል። ወይም ደግሞ ገባ ቅጠል፣ ቁርቁራ ቅጠል ሁሉንም አታውቁትም። ቁርቁራ አታውቁም ገባ ከኬንያ ነው የመጣችው ግብ አታውቁም? ቁርጡራ ቅጠል አታውቁም? ከቦሌ የመጣ ችግር የለውም። የቅጠል ስም ነው የሚባለው ቀረዝ የሚባለው አንድ የገባ ቅጠል ይሉታል። የገባ ቅጠሉን ይቆርጡና አተሬን እኮ የሚታጠብበት እኮ ነው። ሲድር የሚባለው አለ አይደል? የሲድሩ ቅጠል አተሬኑ ቶሎ እንዳይፈነዳና እንዳይበላሽ በቁርቁራ ቅጠል ይታጠባል። አዛ ሐዲስ ነው የቀራ ነው። እናም እንቀረዋለን። ቀረብ የሚባለው ቅጠሉን ይቆርጡና ይወቅጡና ውሃ ይጨምሩበትና ቆዳው መካከል ላይ አድርገው ቆዳውን ይቀብሩታል ወይ ያስቀምጡታል፣ ያበሰብተዋል። የሆነ ንጥረ ነገር ኬሚካል ይፈጥራል። ውሃውና የቀረዙ ወይንም ደግሞ የገባው ቅጠል በአንድ ላይ ማለት ነው። የሆነ ነገር ኬሚካል ይፈጥራል። ቆዳው ላይ ያለውን ደምና ትርፍ ስጋዎች ቅርዝርስ አድርጎ ያስወግዳቸዋል። በዛ ማረም ማለት ነው፣ መፋቅ ማለት ነው። ኬሚካል ይጠቀማሉ። አሁን ቆዳና ሌጦ ፋብሪካ የራሳቸው ኬሚካል ኬሚካሉን ወይ ይነፉበታል ወይ ይቀቡታል። ቅርብ ያነሳዋል የማይፈለገውን ነገር። እነሱ ኬሚካል ይጠቀማሉ። እዚህ ደግሞ يطهرها الماء والقرظ ነው ያሉት ነብዩ عليه الصلاة والسلام። የገባ ቅጠልና ውሃ አንድ ላይ ያጸዷት እኮ ያጸድላችኋል። ለምን ትጨነቃላችሁ? ቆዳውን ተጠቀሙበት በጣሏቸው ነብዩ عليه الصلاة والسلام። أخرجه أبو داود والنسائي ዘግበውታል። ሐዲስ ለማንኛውም ተግባብተናል፣ ግልጽ ነው። ኢሃብ ያልተ እንትን ያልታረበው ነው ብዛት ኢሃብ የሚባለው ጅሉድ ሁለቱም ይሆናል ችግር የለም። ግን ኢሃብ ጅልድ ይሆናል። ጅልድ ኢሃብ አይሆንም ብሎ እንደ ለቀው ይሆናል ምን ኬሚካሉን ይተካዋል እኮ ሌላ ኬሚካል ነሱ እኮ አሁን ቀረብን ላይ ይጠቀሙ እኮ ይችላሉ። እንትን ቆዳ ፋብሪካ የሆነ የራሳቸው ኬሚካል አለ ማስወገድ ይችላሉ። ቆዳው ላይ ያለው ነገር በማጠብ አይደለም እኮ የሚጠራው። ፉዶላቱን ጠርጎ የሚያስወግድ ነገር መጠቀም ፉዶላት ማለት ፍርፋትርፍ ስጋዎች ማለት ነው። ደም ፍርፋትርፍ ስጋዎች አሉ አይደል? ቆዳው ላይ የሚቀሩ እነሱን ጥርግ የሚያደርግ ነገር መሆን አለበት። በሳሙና ብናጥበው ነጃሳ አይደለም። የተነጀሰ ነገር ነጃሳ ነገር አንደኛ በውሃ ነጃሳ ራሱ አይጠራም። አንድ መያዝ ያለባችሁ ነገር ነጃሳ ራሱ በራሱ ሚሊዮን ጊዜ ብታጥበው አይጠራም። ነጃሳው አይጠራም። ግን ነጃሳ የሚጠራበታል። ሙተነጅስ ማለት ከሌላ መጥቶ ነጃሳ የነካውን በውሃ ታጠራዋለህ። ሌላ ነጃሳ የነካውን ነጃሳ ራሱ ታጥቦ አይጠራም። ነጃሳ ግን የሚጠራበት ነገር አለ። ቆዳ ነጃሳ ነው፣ በመታረድ ይጠራል። ጠላ ወይም ይሄ እንትን ኸምር የሚባል ነገር ራሱ ነጃሳ ነው። በመቀየር ጧሃራ ይሆን ወደ ጧሃራነት ይቀየራል። ራሱ ነጃሳው ወደ ንጽህና የሚቀየርበት አለ። ቆዳ በመታረድ ኸምር ደግሞ ወደ ኸልነት በመቀየር ከዛ ውጭ ያለ ነጃሳ በራሱ አይጠራም ታዲያ ቆዳ የግድ መታረብ አለበት ማለት ነው ዋና ቢ ሰዕለበተ ልኹሸኒ አባ ሰዕለበተ ልኹሸኒ የሚባለው ሰሐቢ من قضاعة ነው ጎሳው صحابي من أصحاب الشجرة ሰሐቢይ ነው من أصحاب الشجرة ዛፏ ስር ቃል ኪዳን ከነብዩ ጋር ከተግባቡት ውስጥ አንዱ ነው አንዱ ነው أرسل إلى قومه ወደ ህዝቦቹ ተልኳል። አባታ አለበሰል ሁሰን የሚባለው فأسلموا ወደ ጎሳዎቹ ተልኮ ጎሳዎቹን ጥሪ አድርጎላቸው እስላምን ተቀብለውለታል። መዘለ ቢሻም ሻም ነው የኖረው። ሻም ምድር የሚባለው ሶሪያ፣ ሊባኖስ እና እነ ዮርዳኖስ ምናምን አካባቢዎች ናቸው። ወማተ ቢሃ ሰነተ 75 በ75 ዓመተ ሂጅራ ነው የሞተው ሰሃቢ ረዲየላሁ ተዓላ ነው ቃል ቁልቱ ያ ረሱላላህ የአላህ መላክተኛ ሆይ አልኳቸው። በጥንቃቄ ተከታተሉኝ። እዚህ የሆነ ሁክም እየመጣ ነው። ነቢዩን አለይሂ ሰላቱ ወሰላም እንዲህ አልኳቸዋል። ያ ረሱላላህ የአላህ መላእክተኛ ሆይ አልኳቸው፣ إنا እኛ ቢአርቲ ቀውሚን ቢአርቲ ቀውሚን ሰዎች ሀገር ነው ያለ ነው። أهل كتاب أهل الكتاب የሆኑ ሰዎች አጠገብ ነው የምንኖረው። የእነሱ ጎረቤቶች ነው أهل الكتاب የሚባሉ ማን ማን ናቸው? اليهود والنصارى ነሳራዎችና አይሁዶች እና እኛ بأرض قوم أهل الكتاب أهل الكتاب ሰዎች አጠገብ ነው የምንኖረው ጎረቤቶቻችን ነሷራዎችና አይሁዶች ናቸው። አፈነእኩሉ ፊ አንየትህም በእቃዎቻቸው እንጠቀምን ብለን ጠየቅናቸው። በእነዚህ በአህለል ኪታቦች እቃ እንጠቀም እንጠቀምን ብለን ጠየቅናቸው። ነብዩ አፈነእኩሉ እንመገብን ፊ አንየትህም በእነዚህ በአህለል ኪታብ በጎረቤቶቻችን እቃ እንመገብን አልናቸው። ቃል ነብዩ እንዲህ አሉ ላ ፊሃ እንዳትመገቡ በእነሱ እቃ ኢላ አላ ተጅዱ ያላገኛችሁ እንደሆነ ሲቀር እንጂ ገይረሃ ሌላ ያጣችሁ እንደሆነ ሲቀር ሌላ ካጣችሁ ፈግሲሉሃ እጠቧትና ወኩሉ ፊሃ ተመገቡባት አሉ ነብዩ አለይሂ ሰላቱ ወሰላም። እዚህ ላይ በጣም ብዙ መልኩም ነገር የሚገባ ነገር አለ። ባለሁ ስጋቸው ሐላል ስላልሆነ ነው ወይ ከርከሮ ስለሚመገቡበት ነው መጠጥ ስለሚጠቀሙበት ነው የተለያየ ነገር አለ። ወላኪን ሐዲስ አለ ቡዳውድ የዘገቡት ሌላ ሐዲስ አለ ነቢዩን አለይሂ ሰላቱ ወሰላም ሲጠይቋቸው በግልጽ ነው የጠየቋቸው የሚጠቀሙበትን ለምን ክልክል ሆነ አህለል ኪታቦች ብሎ ከጠየቀ የአህለል ኪታብ ምግብ የአህለል ኪታብ ስጋ እንደሚበቃ ቁርአን ቀርቷል። ሰውዬ አህለል ኪታብ ብሎ ገልጿቸዋል። የኛ ጭቅጭቅ አሁን እነዚህ አህለል ኪታብ ናቸው አይደሉም ነው። እሱ ግን አህለል ኪታብ ናቸው ብሎ ተናግሯል። አህለል ኪታብ ከሆኑ የአህለል ኪታብ ስጋ እንደሚበቃ እሱም ያውቃል። ስለዚህ ጥያቄ የተነሳበት የነሱ ዕቃ እንጠቀም ወይ ብሎ የጠየቀው የሆነ የሚያደርጉት ሌላ ነገር ስላለ እንጂ ስጋ ስለነካው አይደለም። ለምን አህለል ኪታብ ብሎ ገልጿቸዋል። የአህለል ኪታብ ስጋ እንደሚበቃ ደግሞ ቁርአን ቀርቷል። ሰውዬው ተግባባን አይደል? ስጋ ነክቶት ነው እንዳትል፣ ስጋ ነክቶት አይደል። ሌላ ሐዲስ አለ። ምን ብሏል? እና ኑጃዊሩ አህለ ኪታብ እኛ አህለል ኪታቦች ጋር ጎረቤቶች እነሁም የስተኽዲሙነ አንየተሁም እቃቸውን ይጠቀማሉ። ለምን የጥበኹነ ቢሃል ኸንዚር የከርከሮ ስጋ ያበስሉበታል፣ ይጠቀሙበታል። ወየሽረቡነ ቢሃል ኸምር ኸምርም ይጠጡበታል። ስለዚህ እነሱን ዕቃ እንጠቀም ብሎ ነው የጠየቀው። ሌላ ቦታ የሚጠቀሙበትን ግልጽ የሚያደርግ ሌላ ሐዲስ አለ። ብዥታው እንዲለቃችሁ ማለት ነው። አለው ስጋ ነክቶት ሊሆን ይችላል፣ እንደዚህ ሊሆን ይችላል። ውስጥ እንዳትገቡ ግልጽ የሆነ ሐዲስ አለ። ከርከሮ ስጋ ያበስሉበታል ዕቃቸው ድስቶቻቸውን ማለት ነው። መጠጥ ይጠጡበታል። ዋንጫዎች ሰጥቶ ስለዚህ እነሱን ዕቃ እንጠቀም አሏቸው። ነብዩ አለይሂ ሰላቱ ወሰላም ሌላ ካላገኛችሁ እንጂ አትጠቀሙ፣ ሌላ ካጣችሁ ግን ተቀበሏቸውና አጥባችሁ ተጠቀሙ አሉ። ለምን ታጠበ ከተባለ ኸምር ነጃሳ ስለሆነ ኸምር ነጃሳ ስለሆነ የከርከሮ ስጋ ነጃሳ ስለሆነ እሺ የታረደ በግ ስጋ ቢሆን ኖሮ እሱ ነጃሳ አይሆን። ለምን አለል ኪታብ ናቸው። አለል ኪታብ ስጋ ለኛ ይቻላል። የአህለል ኪታብ እንደሚቻል ግልጽ ነው። የአለል ኪታብ እንደሚቻል ጭቅጭቁ እነዛ አሁን ያሉት ሰዎች አለል ኪታብ ናቸው ወይስ አለል ኪታብ አይደሉም ነው። እዚህ ላይ ነው ጭቅጭቁ እንጂ አለል ኪታብ አይቻልም ይቻላል አይቻልም አይደለም። እሱማ ቁርአን እኮ ነው። ነፍሰል ቁርአን ነው ያለው። ነፍሰል ቁርአን ነው ያለው እንደሚበቃ ግን እነዛ አለል ኪታብ ናቸው አይደሉም ነው ጭቅጭቁ ምን ወርቅና አዎ ይጠቀማል። አዎ አይ አናስገባም እሱ ምክንያቱም ነብዩ ካጣቱ አጥባችሁ ተጠቀሙ ተብሏል። ብርና ወርቅ አጥበን መጠቀም ማለት ምን ማለት ነው? አይገባም። ገብቷችኋል? ስለዚህ ምን ስለተጠቀሙበት ነው ማለት ነው እ እንጂ ስጋ ስለነካው አይደለም። ስጋው ዑለማዎች በሶስት ተከፍለዋል። ዑለማዎች በሶስት ነው የተከፈሉት። አንደኛ ይቻላል ያሉ አሉ፣ ፍጹም ይቻላል። አሁን በአሁን በእኛ ዘመን ያሉ ሰዎች ስጋቸው ይቻላል ያሉ ዑለማዎች አሉ፣ ፍጹም አይቻልም ያሉም አሉ። አይ ስለዚህ ጉዳይ አትጠይቁም የሚሉም ተወቁት ያደረጉም ዑለማዎች አሉ። ይበቃል ብንል ሐራምን ነገር ሐላል ልናደርግ እንችላለን። አይበቃም ብንል ሐላልን ነገር ሐራም ልናደርግ እንችላለን። ስለዚህ ጉዳይ አፋንሱብን እንላለን። ተግባባን አይደል? ሸኹል ዑሰይንን ተጠይቀው የአሜሪካ ወታደርን ስጋ መጠቀም እንችላለን ሐላል ነው ያለው ይበቃል። አሜሪካ ምግብ ቤት ገብተን ዝም ብለን መጠቀም እንችላለን? አዎ ይቻላል ነው ያለው አለል ኪታቦች ናቸው አሁን ዘመን ክርስቲያኖች ነው አለል ኪታብ ናቸው። ለምን ሶስቱ ስላሴ የዛን ጊዜ ነበር። ቁርአን አህለል ኪታብ እያላቸው ወላ ተቁሉ ሰላሰቱን ይንተው ብሏል። ሶስቱ ስላሴ የሚለውን አቋማችን ተቆጠቡ ብሏቸዋል። የዛን ጊዜ ሶስቱ ስላሴ ነበር። ቤተ መቅደስ የዛን ጊዜ ነበር። ጽላት የዛን ጊዜ ነበር። ኪታባቸው ተቀይሯል። እንጂሉ ተውራ እጃቸው ላይ ያለው መጽሐፍ ተቀይሯል። የዛው ጊዜ ራሱ ቁርአን የአህለል ኪታብን ተመገቡ እያለ ራሱ እንደተቀየረ የዛን ጊዜ ነግሮናል። ቁርአን ሲወርድ ራሱ ኪታባቸው ተቀይሯል። አዲስ ያመጡት ነገር ምንም የለም፣ ምንም ነገር የለም። አንዳንድ የሆነ ቢድዓ ጨምረዋል እንጂ አስሊ ዋና ዋናው ነገር ድሮም ነበረ። ቁርአን ሲወርድ فبدل الذين ظلموا قولا غير الذي قيل لهم ነግሮናል አይደል? ቀይረዋል። መጽሐፉ እዛው ጊዜ ተቀይሯል። እዚህ ኪታባቸውን ቀይረውታል። ሶስቱን ስላሴ ብለዋል። ኢሳን የአላህ ልጅ ብለዋል። አይሁዶች ደግሞ ዑዘይርን የአላህ ልጅ ብለዋል እያለ እዚህኛው ገጽ ላይ ደግሞ የ أهل الكتاب ን ስጋ ተመገቡ አለ። ምንም አዲስ ነገር የለም። ስንገም ምንም ጭቅጭቅ የሚያመጣ ነገር የለም። ጭቅጭቅ አያስነሳም። የፈለገ ይብላ፣ ያልፈለገ ይቶ የምናየው እንደ ኢኮኖሚ አቋም ኢኮኖሚ እንጣልባቸው ማዕቀብ አንጣልባቸው፣ ይሄ ሌላ ነው። እነሱ የኛን ይጸየፋሉ ይጸየፍ አንተ የኛን ሐራም የኛን ተጸየፉ ማለት የነሱ ሐራም ነው ማለት አይደለም ከፈለከ ተጠቀም ምንም ችግር የለም ግን እኛን ይጸየፋሉ እና የነሱ ሐራም መሆን አለበት ይሄማ የጥላቻ ሁክም ነው የጥላቻ ሁክም አይሰጥም እስላም እንደዚህ ነገር አይፈቅድም እኛ የነሱ ይፈቀዳል ግን አንመገበውም ይከብደናል ይዘገንናል ካልክ ትተዋለህ እንጂ እኛን ስለሚጸየፈው አይባልም ተግባባን ያልፈለገ አይብላ፣ የፈለገ ቢበላም። ምክንያቱም በጣም ሐዲስ አለ፣ ብዙ ሐዲስም አለ፣ ቁርአንም አለ። በጣም ዋዲህ የሆነ ነገር ይበቃል የሚለውን እንደውም አውላ ነው የሚያደርጉት እንደ ሙሐዲስ ይበቃል የሚለው አለል ኪታቦች ናቸው እነዚህ የሚለው ግን ፊቅ ላይ ስንቀራ ምን ይሉናል መሰላችሁ? አለል ኪታብ የሚባሉት እነዚህ አይደሉም። አለል ኪታብ የሚባሉት የነሷራ ላኢላሀ ኢለላህ ዒሳ ረሱሉላህ የሚሉት ናቸው። የአይሁድ ደግሞ ላኢላሀ ኢለላህ ሙሳ ረሱሉላህ የሚሉት ናቸው። በኢሳ በዚህኛው ካመኑማ ከአህለል ኪታብነት ወጥቷል። ይህን መቻለ ቁርአኑ ራሱ አህለል ኪታብ እያላቸው እኮ ኢሳ ኢብኑላህ እንዳሉ ወቃለት ነሳራ አልመሲህ ኢብኑላህ ብሎ ነግሮናል። ወቃለት የሁዱ ዑዘይሩን ኢብኑላህ የዛን ጊዜ አበለሻሽተውታል። ምንም አዲስ የመጣ ነገር የለም። የጭቅጭቅ መነሻም አይደለም ይሄ ዝም ብሎ ፍትህያት ነው። እንደ ሴት ትይዙታላችሁ። የፈለገ ይብላ፣ ያልፈለገ ይቅር። ይህ የጭቅጭቅ መነሻም አይደለም። ኋላ ቀርነት ነው። በዚህ ከተጨቃጨቃችሁ ወላሂ ምንም የገባችሁ ነገር የለም ማለት ነው። ጀዝብነት ነው። ወላ ተእኩሉ ሚማ ለም ይዝከር ስሙላሂ ዐለይህ የሚል አለ አይደል? እሱ أهل الكتاب ኦችን አይመለከትም። أهل الكتاب ኦች ወላ ተእኩሉ ሚማ ለም ይዝከር ስሙላህ ቢስሚላሂ ራህማን ራሂም ብለው እንደማያርዱት ይታወቃል። እነሱ እንደማያርዱት በዚህ እንደማያርዱት ይታወቃል። ይሄ እነማንን በተመለከተ ነው? ሙስሊሞች ነው። ወላ ተእኩሉ ሚማ ለም ይዝከሩ እስሙላሂ ዐለይ ማለት ሙስሊሞች ያርዱት بسم الله ካላሉ አስብላ አይሁድና ነሷራ እነሱ በራሳቸው ካረዱት ግን የእነሱ exceptional የሚወጣ ነገር ነው። ነፍስ ወለንትኑ ቁርአን አያው ማለት ነው። ሁለቱን ስታገናኛቸው ማለት ግን ጥያቄ ነው። መቶ ጊዜ ሰምቻታለሁ እሱን ጥያቄ። የድሮ ውጤቶች በስማ የአሁኑ ደግሞ በስማ አሞልድ መንፈስ ቅዱስ አሃዱ አምላክ ሁለቱን ቄሶች ልዩነት ተመላጊ ቄሶች የድሮ ቄሶች በስማ ብቻ ማለታቸውን ከምን አገኙ? ነሱ ነሱ ራሱ ጠይቀህ ራሱ መረዳት አይቻልም፣ አይፈቀድም። እዛ እነሱን ራሱ አድርገህ የእነሱን ኺላፋ ታምሽ ራሱ መጠቀም አይቻልም። አንተ ከምን አገኘ የዛን ጊዜ በስመ አብ ብቻ ማለታቸው ከምን ተገኘ? አይ አሁን ነው ሶስቱ ስላሴ የመጣው ቁርአን እያለ ሶስቱ ስላሴ አለ እያለ ወልድ መንፈስ ቅዱስ እና አብ ሶስቱ እኮ ሶስቱ ስላሴ የሚባለው እኮ ቁርአን እየወረደም ነበረ የዛን ጊዜ የዛን ጊዜ የነበረው ውጤት የሚያደርገው በስመ አብ ብቻ ስለሆነ ተጠቀም። መጀመሪያ በስመ አብ ማለት ራሱ ፎክልክ ነው። ሰላም በስመ አብ ማለት ቢስሚላህ ማለትን አይፈቃም። አብ ማለት ምን ማለት ነው? የወልድ አባት አይደል አይገናኝም፣ ጭራሽ አይገናኝም። በስመ አብ ያለው አላህን ይተካል ብለን ራሱ መጠቀም ራሱ አይቻልም። እንደው ቢሆንም እንኳን ቢሆንም እንኳን አይቻልም። ተግባባን? እንዳትጨቀጭቁ ቀላል ነገር ነው በጣም የዑለማ ፈትዋ ስለሆነ የፈለገ ይነገር ያልፈለገ አይነገር፣ ኧረ ይቻላል አይቻልም ወአን ዕምራን እብን ሑሰይን ዕምራን እብን ሑሰይን عمران ابن حسين عمران ابن حسين የሚባለው ኹዛዕይ ነው من فضلاء الصحابة يكنى أبا نجيب ይባላል أسلم عام خيبر በኸይበር ዓመት ነው እስላምን የተቀበለው ፈተነል ባስራ ባዝራ ላይ ነው የኖረው ሱፍ በሀምሳ ሁለተኛ ወይንም በሀምሳ ሶስተኛ ዓመተ ሂጅራ ነው የሞተው من የሚባለው ሰሐቢ ዕምራን እብን ሁሰይን ረዲየላሁ ተዓላ ዐንሁ አነ ነብይ ሰለላሁ ዐለይሂ ወሰለም ወአስሐቡ ነብዩና የነብዩ ዐለይሂ ሰላቱ ወሰላም ሰሐቢዮች ይላል ዕምራን እብን ሁሰይን ተወበኡ ውዱ አደረጉ አለ ሚን መዛደት ምራአት ሙሽሪካ አንዲት ሙሽሪክ ከያዘችው የውሃ መያዣ እቃ ቆዳ እቃ ማለት ነው። ተወበኡ ውዱ አድርገዋል። ውሃ ተቀብለው ከምን ሚን መዛደት መዛዳ ማለት ቀርበታ የሚሉት ነው። ቀርበታ ቀርበታ ነው አይደል? ቀርበታ ሌላም አለ። ትልቻ በትልቻ አዎ እስካሁን ድረስ ራሱ የሚቀዳበት ቦታ አለ። ውሃ ያቀዘቅዛል። በጣም ንጹህ ውሃ ነው። ደስ ይጣፍጣል ነው የሚሉት። አፋር ክልል አለ። በእሷ በቆዳ ነው ውሃ የሚያስቀምጡት። መጋዳ ማለት ከቆዳ የተሰራ ነው። መጋዳ ቀርበታ፣ ሌላ ምን ነገር ነበር? ቀርበታ ምን ጡሌ <laughs> እሺ፣ ካልቀረ ጀሪካን <laughs> ከቆዳ የተሰራ ነው። የቆዳ ነው። ሚመዛደት ምርአትን ከአንድ ሴት ቀርበታ ውሃ በመውሰድ ውዱ አድርጓል። ሙሽሪከትን ሙሽሪክ የሆነ ሴት። ስለዚህ የእነሱ እቃ ንጹህ ሊሆን ይችላል ብለን መጠቀም እንችላለን ማለት ነው። አንድ ሙሽሪክ ሴት ናት። የያዘችው ቆዳ የሚገርሙ ተመልከቱ። ሙሽሪክ ሴት ናት። አኪታብ ብትሆን እነሱ ስለሚያርዱት የእነሱ ቆዳ ምን ሊሆን ይችላል? ስጋው ሐላል ስለሆነ ቆዳውም ሐላል ይሆናል እንላለን። የተጠቀሙት ግን ነብዩና ሰሃቢዎች ከምን ምን አይነት ሴት ከያዘች ቆዳ ነው? ሙሽሪክ ሴት። ሙሽሪኮች የሚያድሩት ደግሞ ይበክታል። ስለዚህ ምንም ተጠቅመው ነው ለአለሁ ታርቦ ሊሆን ይችላል ወይም ደግሞ ከሌላ ገዝተው ሊሆን ይችላል። ስንጠራጠር ምልስ ነገር ማለት ነው። አሁንም የካፊሮችን እቃ መጠቀም እንችላለን፣ ችግር የለም። ግን ብናጥመሞ እነሱ ትኩረት ስለማያደርግ የተሻለ ነው ማለት እንጂ መጠቀም እንችላለን። ሙሽሪኳ ሴት እቃ በመጠቀም ውዱ አድርገዋል ሰሃቢዎችና እና ከካፊር ቤት ውሃ ስጡ ብለህ ብትጠቀም ችግር የለም። ከቤት ሊሰጡት ለነጅ ሰው ሊሆን ይችላል፣ ሽንት ነክሶት ሊሆን ይችላል። እንደዚህ አይነት ሽርክ ካሽላ አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነው። አሰሐቡ ሰሐቢዎች ተወደው ውዱ አድርገዋል። ሚመዛደቲ ከቅርበታ ምራአቲ ሙሽሪከቲን አንድ ሙሽሪክ ሴት ከነበረች ከሷ ራስ ቆዳ ውሃ በመቀበል በቆዳ ውሃ ስለሚጠቀሙ ነው። ነብዩ አለይሂ ሰላቱ ወሰላም እና ሰሐቦቻቸው ውዱ አድርገዋል። ሐዲሱ ሙተፈቅ ላይ ነው። ሐዲሱን ጠውይል ረጅም ነው። ሐዲሱ ከሱ ቀንሰው ነው ያመጡት። ሐዲሱ ረጅም ሐዲስ ነው። ሰይድና አልይና ኢምራን ብን ሁሰይን ናቸው ራሱ የተላኩት። በረሃማ ቦታ ላይ ነብዩና ሰሃቦቻቸው እየተጓዙ እያለ ውሃ ጠፋ። እስኪ ሂዱ አሏቸው። አልይና ኢምራን ብን ሁሰይን ሲፈልጉ ሲፈልጉ ሜዳውን ሙሉ አዳረሱ። በርቀት አንድ ሴት ስትመጣ እያለ ሄዱና ያዟት። ግመል ላይ በዚህኛው ጫፍ እዚህኛው ጫፍ ሁለቱን ስልቻዎች ጭናለች። መካከል ላይ ተቀምጣለች። አንቺ ሴት ከየት እየመጣች ነው? ከውሃ ቦታ ጠዋት ከውሃው ቦታ የተነሳሁ ነኝ አለቻቸው። በጣም ረጅም ነው ርቀት አለው። አይ እንደዛ ከሆነ ነይ እንሄድ አሏት። የት ነው የምንሄደው? ነይ ረሱሉላህ ሰለላሁ ዐለይሂ ወሰለም እዛ እንሄድ አሏት። ይዘዋት ሄዱ ነብዩ ጋር ነብዩ ጋር ይዘዋት ሄዱ። እያየኋቸው ስልካዬን አወረዱት አለች። ይሄ ለፊት ያመጣሁት ነው። ከዛ አወረዱትና ነብዩ አለይሂ ሰላቱ ወሰላም ትቀጅልኝ አሏት። ከኋላ በኩል ያለውን ፈቱና ጡቱን አሁን አጥለ እንትን አሉ። የፈለ ሰሃባ ሁሉ ጠጣ። የፈለገው ውዱም አደረገ። ውሃው ምንም ያክል አልጎደለም ማለት ይህ ሁሉ ተደርጎ ነብዩ ሙዕጅዛ እንዳሳዩ ትዝር ከዛም በኋላ ስለወሰድንባት ውሃ የሚተካ ምግብ አቀራቅሙላት አሉ፣ ሰብስቡላት አሉ። በሶ ምኑ ቴምሩ ምኑ ሰበሰቡላትና ላት እሷንም ጫኗት ይዛሏል። ውሃውም አልጎደለም፣ ሌላ ትርፍም ነገር ይዛለች። በቃ በጣም አጂብ ነገር አይታ ህዝቡ እሷ ዘንድ ሄደችና እንዲህ አለቻቸው እንዲህ አለቻቸው ይሄ መሐመድ የሚባለው ሰውዬ ኢማ ሳሒርን በይነ ሀደይኒ ወሀደይን በሁለት ጣቷ እያሳየች በዚህ በአይቆዳና በዚህ በምድር መካከል ላይ የሚገርም ቁጥር አንድ አስማተኛ ነው ወይም ነብይ ነው። ከሁለት አለ። ይህን ብላ ተናገረች። እዛውን አይታለች። መጨረሻ ላይ ነብዩ አለይሂ ሰላቱ ወሰላም የዚህች ሴት ውለታ ስላለባቸው አካባቢውን ሁሉ ሲወሩ ይቺ ሴት የነበረችበትን አይወሩም ነበር። መጨረሻ ላይ ለህዝቦቿ እንዳለቻቸው ይሄ ሰውዬ እኛ አቅተነዋል ሰሃቦቹ በጣም ጀግኖች ናቸው። አንድ ቀን በትንሽ ጊዜ ውስጥ ሊወሩን ይችላሉ። የተውን እኛን አዝነውልን ስለዚህ ለምን እስላምን አንፈቀ አንቀበልም ለምን አንገባም ማለቻቸው እሺ አሏት። እስላምን ተቀበሉ በዚህ ጊዜ የተነሳ እና ረጅም ነው ሐዲሱ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። وعن انس بن مالك رضي الله تعالى عنه አነስ እብኑ ማሊክ በዘገቡት ሐዲስ አነቀደሐ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ መጠጫ ዋንጫቸው ኢንከሰረ ተሰበረባቸው። ኢንከሰረ ተሰበረ ቀድሑ ዋንጫው ኩባያው እንደማለት ነው። قدح ማለት መጠጫ ዋንጫ ወይም ኩባያ ማለት ነው። ነብዩ صلى الله عليه وسلم ብርጭቆ انكسر ተሰበረ فاتخذ ያሉ ተጠቀሙ ነብዩ ዐለይሂ ሰላቱ ወሰላም መካነ ሸዕቢ ስንጥቁ ቦታ ላይ ተጠቀሙ ነብዩ ዐለይሂ ሰላቱ ወሰላም። እቃው ተሰነጠቀው እቃ ስንጥቁ ላይ مكان الشعب ማለት የተሰነጠቀው part ነብዩ ዐለይሂ ሰላቱ ወሰላም ተጠቀሙ። ምን ሲልሲለተ ሚን ሲባ የብር ሰንሰለት በብር ሰንሰለት እንዲያዝ አደረገች ማለት ነው። አሁንም የተሰበረ በራሱ ጌጥ ማድረግ አይፈቀድም። ለጌጥነት መጠቀም እቃን፣ ዋንጫን ለጌጥነት መጠቀም መቀባትም አይቻልም። የተሰበረውን part ግን በዚህ መጠገን ግን ይቻላል። ነፍሱን በነፍሱ ላይ በዚህ ላይ እናስቀረዋለን ማለት ነው። ገብቷችኋል? ግልጽ ነው። እንከሰረ የነብዩ አለይሂ ሰላቱ ወሰላም ብርቅ መጠጫቸው ዋንጫቸው ተሰበረ። ፈተኸዘ ተጠቀሙ ያዙ ማለት ነው። ነብዩ መካነ ሸዕቢ የስንጥቁን ቦታ ሲልሲለተን ሽባ የብር ሰንሰለት በብር ሰንሰለት እንዲያዝ ደረጉ ነብዩ አለይሂ ሰላቱ ወሰላም። አኽረጀሁ አልቡኻሪ ሸይኹል ቡኻሪ ዘግበውታል። ግልጽ ነው። ያዘዛቸው ቆዳ ይቻላል